عليكم ورحمة الله وبركاته الحمد لله رب العالمين والصلاة والسلام على من أرسله الله رحمة للعالمين وعلى آله وصحبه أجمعين درسنا اليوم من كتاب بلوغ المرام من أدلة الأحكام في كتاب الحج رقم الحديث 600 وتسعة وعشرين من يقرأ المثنى فليتفضل مشكورا بسم الله الصلاة والسلام على رسول الله صلى الله عليه وسلم وعن عمر رضي الله تعالى عنه أنه قبل الحجر الأسود وقال إني أعلم أنك حجر لا تضر ولا تنفع ولولا أني رأيت رسول الله صلى الله عليه وسلم يقبلك ما قبلتك متفق عليه طيب هتاچن 6 28 وعن عمر رضي الله عنه أنه قبل الحجر وقال إن أعلم أنك حجر لا تضر ولا تنفع ولولا أني رأيت رسول الله صلى الله عليه وسلم يقبلك ما قبلتك عمر بن الخطاب تزجب أنه أي عمر بن الخطاب قبل الحجر ድንጋዩን ሳሙት ማንኛውም ድንጋይ አይደለም አልሐጀረ ከተባለ ሐጀር አልአስወድ ያው ካዕባ ኮርናው ላይ የሚገኘውን ልዩ ድንጋይ ማለት ነው وقال علم اني اعلم انك حجر አንተ ድንጋይ መሆንክን ጠንቅቄ አውቃለሁ አሉ لا تضر አትጎዳም ولا تنفع አትጠቅምም የምትበራስህ የምትጠቅምም የምትጎዳም አይደለህም ለምን ሳምኩ ሀዳ የሳምኩበት ምክንያትማ ወለውላ አኒ ረአይቱ الله አሉ የአላህ መልእክተኛን ባላይ ኖሮ ይቀበሉከ ሲስሙህ ማ ቀበልቱከ ባልሳምኩህ ነበረ ሲስሙህ ባላይ ኑሮ ባልሳምኩህ ነበረ ላኪን ነብዩ አለይሂ ሰላቱ ወሰላም ስመውሃል اتباعا له واقتداء به قبلتك ነው እሳቸውን ለመከተል ያው ዘይሬሃለሁ መዘየርም እንዳለብኝ አምናለሁ ሀጀር አስወድ ይጠቅላይ ያው በራስህ አጥቅማት ጎዳ ማለታቸው እንጂ فإن الحجر الأسود يشهد በለው يوم القيامه ተብሏል የቂያም ቀን ዘይሮኛል ስሞኛል ብሎ ምስክርነት ቃል ይሰጣል ተብሏል ያው ጠቀመ ማለት በምስክርነት ግን አጠቅማ ጎዳ ማለት አሁን በሽታ አታድንም ጤና ትሰጥም ምናምን ማለት የፈለጉሳቸው ሰው ይሄ ሰው ምንቅጣቸው ነው ለዚህ ድንጋይ ስጁድ ያደረጉት ሳ እንዳይላቸው ነው ተውሂድ ማስተማራቸው ነው እንጂ ሳቸው ጠፍቷቸው አይደለም እነከ ሐጀሩን ማለት ያው ከድንጋይ ጎሳ ነህ ምክንያቱም ዞሮ ሐጀር የምትባለውና እነከ ሐጀሩን ቢአንሃ ቢአንሁ ምን هذا الجنس ከድንጋይ ጎሳ ነህ እንደማለት ነው ላ يضر ولا ينفع لا تضر ولا تنفع አጠቅም አትጎዳ ከማይጠቅመው ከማይጎዳው ድንጋይ ነህ እያሉ ነው የሳምኩበት ምክንያት ግን باعتبار تقبله صلى الله عليه وسلم ነብያችን ስመው በማየት ምክንያት ብቻ ነው እያሉ ነው ቀጥሉ طيب وعن ابي الطفيل رضي الله عنه انه قال رايت رسول الله صلى الله عليه وسلم يطوف بالبيت ويستلم الركن بمحجن معه ويقبل المحجن رواه مسلم ተለው ቀልጠፋሽ ካልገባቸው ተቀደማላችሁ አቡ ጡፈይል የተባለው ሱሐቢ ቃል አለ رايت رسول الله صلى الله عليه وسلم የአላህን መልእክተኛ ይቻቸዋለሁ የጡፉ بالبيت በበይቱ الله ሲዞሩ አልበይት ከተባለ አሁንም የታወቀው ካዕባ ነው በይት ብቻ ከሆነ ማንኛውም ቤት ነው ويستلሙ ሲዘይሩ ማይቻለሁ አሩክነ ማዕዘኑን بمحجن ማአሁ ከሳቸው ጋር ባለው ጋሻ ጋሻ ታቃላችሁ بمحجن በጋሻ ማአሁ ከርሳቸው ጋር በነበረው ጋሻ ማለት ያው ድሮ አርበኞች ጦር ይከላከሉበት የነበረ እንደ ሞግድ ያለ ነገር ነው በሱ ዘየሩ ማለት ነው ነኩት ወይቀብሉ المحجنا የነኩበትን ጋሻው እንደገና ዙረው ይስሙታል በእጃቸው መንካት ካልቻሉ በዱላም ሆነ በጋሻ አስነከተው ያን ሀጀር አስወዱን ከዛ እንደገና ይስሙታል ማለት ነው እዚህ ጋር ሩክን ማለት ተፈለገው ሀጀር አስወዱ ነው ሩክን ለማን አይደለም ሩክን ማን አይሳምም ረው ሙስሊም ሙስሊም ዘግቦታል ሐዲሱን ይለናል المحجن بكسر الميم وسكون الحاء جمعه محاجن وهو عسن محنيه الراس እዚህ ደግሞ ከዘራ እየፈሰረው ነው ሚህጀንን ከዘራ ነው እሱ የሚያስከዳል ያው ከዘራ ስለሚይዙ ሚህጀን ከጫፏ ከርዘር ያለች ዱላ ማለት ነው አለ طيب لما كثر الناس على النبي صلى الله عليه وسلم ሰው ሲበዛባቸው ጊዜ ነብያችን في حجه الوداع حجه الوداع ላይ وهو يطوف يزور يطوف እያለ እሳቸው በግመላቸው የጠወፉት ግመል ጋልበው ካባ ውስጥ ማለት ነው ግቢው ሳይሆን ያው ዙሪያውን እና ሐጀር አስወድን በሚህጀኑ በከዘራቸው አስነክተው እንዲያስነኩታ ማለት ነው ወይሽሩ به الى الحجر በሚህጀኒ ወደ ዘወደ ድንጋው እንዴት እየጠቀሱ እሱን አስነክተው ይስሙ ነበረ ጋልቦ ፈረስም ሆነ በአረብያም ሆነ ጧፍ ማድረግ እንደሚቻል አጀረል አስወድን በእጅ መንካት ካልተቻለ በዱላ ነገር ሆነ በጋሻ ነገር እንዳስነከተው ያን ነገር መሳም ማለት ነው ለምን ሰው እንዳለመረበሽ አሁን የሚገርመው ወረፋ ይዘው ለመጋደል የሚቀር አጀራፍ ለመሳ ነብዩ አለይሂ ሰላም በዛን ሰዓት ያን ያህል ብዙ ሰው አልነበረም ግን ያችን ብትሆን ዘህማናትና ሰውን ላለመረበሽ ብለው በከዘራቸው አስነክተው እንደዘየሩንም ያሳየን <clears throat> ሀጀር አስወድን መሳም መንካት መሳም ከነብዩ አለይሂ ሰላቱ ወሰለም የተገኘው ጧፍ ላይ ነው في حال الطوافና وبين الطواف والسعي ነው እንዱ ዝም ብሎ ወደው አልሳሙም አረጉ ሲሉ ጨርሰው ደሞ ረካዓቴን ሰግደው ወደ ሶፋ መሯ ከመሄዳቸው በፊት አሁንም ዘይረው ይሄዱ እንደነበር ተነግሯል ከዚህ ውጭ ለምን ነው የሚለው ሌላው አሁን በእጅ መንካት ካልተቻለ በዱላ መንካት ካልቻል ምንድነው የምናደርገው ኢሻራ የሚባል አለ ሐጀር አስወይ ከሆነ መሳም ካልተቻለ በእጅ መንካትም ካልተቻለ ዩሽሩ ኢለይ ቢየዲህ ነው በእጁ ይጥቀስ ነው የሚሉት ሩክነ የማኒ ከሆነ ግን ካገኘው በእጃችን ነከዋለን ካልተገኘ ግን አለፍጂ በርቀት እንደዛ አላህ አክበር ያጃችን ያነሳን ሩክነ የማኒ ላይ አንጠቀም ሀጀር አስወይ ላይ ብቻ ነው ጧፍ የምንጀምርበት ላይ ማለት ነው ከካባ ኮርናዎች ከሁለቱ ውጭ በእጅ በመንካት የሚዘየር ነገር የለም ይለናል ቀጥሉ وعن يعلى ابن أمية رضي الله عنه قال وعفى النبي صلى الله عليه وسلم مطبعا ببرد أخضر ست النساء حهزي وعن يعلى ابن أمية رضي الله عنه أنه قال طاف رسول الله صلى الله عليه وسلم مطبعا ببرد أخضر رواه الخمسة إلا النسائي وصححه الترمذي ያዕላ ابن ኡመያህ የተባለው ሰው ስራውን አላህ Subhanahu Wa Ta'ala ይወደድለትና የሚቀጥለውን ተናግሯል ነብዩ ሰለላሁ ዐለይሂ ወሰለም ጧፍ አድርገዋል አለ ጧፍ ረሱላህ ሙጠቢዓን ቀኝ እጃቸውን አውጥተው ቀኝ እጅ ማውጣት ታውቃላችሁ ከልብስ የሚያወጡት ልብሳቸውን የሚጣፋውን ይሄ ኢህራሙን ልብስ ከቀኝ እጃቸው ስር ከግራ እጃቸው በላይ አድርጎ መልበስ ሙጣቢ ይባላል በአረበኛው ጢባ ይባላል ቀኝ እጁን ማውጣት በአገራችን ደረሶች የሚጠቀሙት ነው እንግዲህ የድሮዎች ያሆኖች አይደሉም ቢቡርዲን አክ አረንጓዴ በሆነ ነጠላ ወይም ኩታ ወይም ሻል ማለት ነው ببرد اخضر حديث رواه الخمسه አምስቶች ዘግበውታል الا النسائي النسائي ሲቀር ከአምስቱ وصححه الترمذي امام الترمذي حديث ያው ጥሩ ብለውታል ነው የሚለው ሸውካኒ ሐዲሱ ያዕላ ሶሐው ትርሚዚዩ ትርሚዚ ሶሂህ ብለውታል አቡ ዳውድ ደግሞ ዝም ብሏል ዘግቦ ضعيف እንደከማም ሶሂህ አላለው ማለት ነው አቡ ዳውድ ዝም ካለ ያው ሶሂህ ነው ማለት ነው ኢማም ነወዊም እንደዚሁ ሶሐውታል ነው የሚለው ሙጠቢዕ ማለት ያው ገብቷቸዋል ቀኝ እጅ ማውጣት ማለት ነው ለወንዶች ብቻ ነው ለሴት አይሆንም ቡርድ ማለት አልቡርዱ ኪሳኡን ሙኸጠጥ ምን ልበላችሁ በቆ አልፎ አልፎ መስመር መስመር ያለው ነጠላ ነው በየመን አካባቢ የሚሰሩ ብዙ ሻሎች አሉ አብራድ ለብዙ ሲሆን ቡርድ ለአንዱ ሲሆን ወቡሩድም ይባላል አላየሃል ጧፍ ላይ በተለይ ጧፍ ቁዱም ሲገባ የሚደረገው ጧፍ ላይ ቀኝ እጅ ማውጣት ሱና ነው ሌላው ጧፍ ላይ ቀኝ እጅ ማውጣት አልተገኘም ይላሉ ቀኝ እጅ የሚወጣው መጀመሪያ እንደገባን ጧፍ አልቁዱም ስናደርግ ነው የሚወጣው ያለ ነው ጧፉን ከጨረስን በኋላ እጃችን ማስገባት እንችላለን ነው ቀኝ እንዲወጣ ያደረጉ ለምንድነው ቢባል ፈጠን ፈጠን ብሎ ለመሄድ ያመች ነው <clears throat> መጀመሪያ ላይ ቀን ጅማውጣት የተገኘው ኡምራ ተቀዷ በሰባተኛው ዓመተ ሂጅራ ላይ ሁዴቢያ ላይ መልሰዋቸው በአመቱ ኡምራ ሰርተዋልና የዛን ጊዜ ነው ይላል ለማረተረት እንዲያመቻቸው ነው ቁረይሾች ያው ደካሞች ሰዎች ወባይ ጨረሳቸው መጡላችሁ እያሉ ያሸፉ ስለነበር ለነሱ ኃይል ለማሳየት ሮጥ ሮጥ በሉ ብለው ነበር ቀኝ እጅም እንዲወጣ አደረጉ ያግዛልና ለፍጥነቱ ነው የሚለው አንዳንዱ አሁን ላይ ያለው ዑምራ የሚሰራ ሰው እጅም ሆነ ገና ከሚቃት ነው ቀንጅ የሚያወጣው እንደውም ይባስ ብለው ቀኝ እጃችን ሳናወጣ ሲያገኙን አውጣ አንተ ቀኝ እጅ ነው ዑምራ አይደለም እንደምሰራው ይሉና እየመጡ ቀኝ እጅ የሚወጣው ጧፍ ላይ ብቻ ነው እነሱ ግን ገና ከጧይፍ እንደገና ገና ከመካሲ ከመዲና ሲመጡ ማለት ነው ይሄ ትክክል አይደለም ራስ ነው የማይሸፈነው እንጂ እጅ ችግር የለውም ሌላው ኢህራም ላይ ነጭ ልብስ ብቻ የሚፈቀድ ይመስላችኋል አይደል ይሄው ባረንጓዴ ሰርተዋል እያለ ነው አረንጓዴ ስለዚህ ባረንጓዴም ሆነ በቀይም ሆነ በጥቁርም ሆነ ባፈርማም ሆነ በቢጫ ያው ይቻላል ነው የሚከለከለው እስካልሆነ በስተቀር ከለሩ ችግር የለብንም ሴቶች ምን ጊዜም በፈለጋችሁት ባባያም ያው ተሰራላችሁ ለወንዶች ማለት ነው ባይሆን ነጭ መሆን ይመረጣል ከልብሶቻችሁ ነጩ ተመርጦላችኋል ምርጥ ነው ብለዋል ነብዩ አለይሂ ሰላም ቀጥሉ وعن أنس رضي الله عنه قال كان يهل منا المهل فلا ينكر ويكن الْمُكَبِّرُ فَلَا يُنْكَرُ عَلَيْهِ مُتَّفَقٌ عَلَيْهِ وعن أنس رضي الله عنه أنه قال كان يهل منا المهل فلا ينكر عليه ويكبر منا المكبر فلا ينكر عليه متفق عليه ذكر الله عليه وسلم الذي خدمه لعشر سنوات قال የሚቀጥለውም ብሏል ካነ ይህሉ ሚና አልሙህል ከኛ መካከል ያው ድምጹን ለበይክ በማለት ከፍ የሚያደርግ ሰው ነበረ ፈላ ይንከሩ عليه ማንም ሰው ለምን ይሄን አልክ ለምን ድምጽን ከፍ አድርገህ ለበይክ ለምን አልክ ያለው ሰው የለም ከኛው ከሙህሪሞች መካከል ወይ ከቢሩ ሚና አልሙከቢሩ አላሁ አክበር የሚልም አለ ፈላ ይንከሩ عليه ለምን አላሁ አክበር ትላለህ ለበይክ ለምን አትልም እንደዚህ የሚባል ነገር የለም ሁሉም የተመቸውን ዚክር ድምጹን ከፍ አድርጎ ለበይክ اللهم ለበይክ እያለ ይሄድ ይችላል ላ ኢላሃ ኢላላህ እያለ ይሄድ ይችላል አላሁ አክበር እያለ ይሄድ ይችላል ዚክር መደረግ ነው የሚፈልገው ዋናው ነገር እና አንዱ አንዱን ለምን ይሄን ትላለህ ለምን ይሄን አትልም የሚባል ነገር አልነበረም እና ሁሉም ይቻላል ነው ففي الحديث رد على من قال يقطع التلبيه الصبح يوم عرفه የአረፋ ቀን ጧት ተክቢራው መቆም አለበት የሚሉ መዛቦች አሉ ለምን ይቆማል ይሄው የሚከብር እየከበረ ለበክ ለበክ እያለ ይጓዝ እንደነበረ አነስ ኢብኑ ማሊክ ዘግቧልና ችግር የለውም ነው ሱሐቦች ቀጥተኛውን መንገድ የነቀፈን ሰው እያዩ ዝም አይሉም አሁንኛ አንድ ሰው ጥፋት እያጠፋ ያየ ነው በነገሩ ይቀየማል ምናምን ብለን እናልፈዋለን ዝም ብለን ማለት ነው እንዳላየ ሆነን ሷሃቦች ግን ያለ ባህር የለም ከነብያችን የተማሩት ነው የሆነ ስተት እየተሰራ አይተው ዝም ብሎ ማለፍ የለም ቀሳ ብቻውን ሰው ሆነ መክሩታል እንጂ ማለት ነው ስለዚህ ተክብራ የሚያደርገው ተክብራ እያደረገ ለበይክ የሚለው ለበይክ እያለ ስንሰራ አንዱ አንዱን አልተቆጣም ዝም ብሎ እያየ ዝም ብሏል ዝም ማለቱ መቻልን ያመለክታል ነው وانهم لا يقرون مخطئا على خطئه للمداهنه والمجامله እንደ ለመመሳሰል ብለው ጥፋት የሚያጠፋን ሰው ዝም ብሎ ያዩ ዝም አይሉ ማለትን ያመለክታል ሐዲሱ ይሄው ዝም ፈላይንክሩ ሙንክሩ ማለት ለዚያ ነው ሁላችንም መጥፎ ነገር ሲሰራ ስናይ በምንችለው መጠን ማስተማርና ማስገንዘብ ይኖርብናል እንጂ ዝም ብለን ማለፍ የለብንም ነው ቀጥሉ وعن ابن عباس رضي الله تعالى عنهما قال بعثني بعثني النبي صلى الله عليه وسلم في الثقل أو قال في ضعفه من جمع بالليل متفق عليه وعن ابن عباس رضي الله عنهما أنه قال بعث النبي صلى الله عليه وسلم في الثقل في الثقل أو قال في الضعافة من جمع بليل متفق عليه ابن عباس ስራቸውን አላህ ይወደድላቸውና ከሳቸው ተዘገበ انه قال ابن عباس قالوا بعثني النبي صلى الله عليه وسلم يا الله መልእክተኛ ልከውኛል ልከውኛል ውጣ ሄድ ብለውኛል في الثقل ሰቀማት ያው ከባድ ማለት ነበር የተፈለገው የሙሳፊር ዕቃ ያው ከባድ አይደለ የመንገደኛ ጓዝ ክብደት ነው የሚያመጣው ከመንገደኛው ጓዝ ጋራ ወይም في الضعافه ከደካሞች ጋራ ከየት ወዴት من جمع كمزدلفه بليل بليل ልከውኛል ወደ ሚና ገብቷቸዋል እንዲሁ ባልፋውን ይገባል ሚና አረፋ ውለን ተመልሰ የምናድረው የት ነው ሙዝደሊፋ ነው የምታደረው ሙዝደሊፋ ሲታደር ጧት ፀሐዋ ልትወጣ ትንሽ ይቀራት የምንወጣው ወደ ሚና መንቀሳቀስ ያለብን ከሙዝደሊፋ ማለት ነው ነገር ግን ደካማ ሰዎች ሰው እንዳይገፈትራቸው በፍጥነት መሄድ ስለማይችሉ ቀድሞ ይሸኛሉ ለምሳሌ እሱ ቢሰግደን ከግማሽ ሰዓት በኋላ ከሆነኛ የምንወጣው ጤናማና ወጣት የሆነው ሰው ደካማና ህፃናቶች መቼ ይላካሉ ማለት ነው ከፈጅር በፊት ቢላይልን እያለ ነው ከመፈጀሩ በፊት ወደ ሚና እንዲወጡ ወደፊት ማለት ነው ደካማ ወደ ኋላ ጥሎ አይከድም ወደፊት ነው የሚከደው የኛ ሰው ፈጣኑ ይሄዳል ደካማ ቀስ ወደ ኋላ የሚሄደው ሷሃቦች ግን ያደርጉት የነበረ ይሄ አይደለም ደካማን ከፊት ልኮ ጠንካራው ከኋላ ነው የሚሄደው ቢደክምም ያነሱታል ጥላውትም አይሄዱም ይሄ ነው መሆን ያለበት እና ابن አባስ ህፃን ነበሩ በዛን ሰዓት ትልቅ ሰው አይደሉም ሚና አስገር ሱሐባ ናቸው ከሱጋሮች ሱሐቦች ናቸውና እኔንም እንደደካማ አይተውኝ ህፃን ልጅ ስለሆንኩኝ ከጓዙ ወይም ከሽማግሌዎች ከካሮጌዎች ጋር ቀድሜ ቀደም ብዬ እንደወጣ አዘውኛል ነው ስለዚህ አሁንም ጤና የሌላቸው ሰዎች በአረብያ ጧፍና ዑምራ ሀጅ የሚሰሩ ሰዎች ደካሞች ሴቶችም መጫቶችም ሊሆኑ ይችላሉ ቀደም ብለው ወጥተው ቢሄዱ ይችላሉ ነው ባይሆን ጠጠር መወረር ያለበት ከፈጀረ በኋላ ነው ተባል እቺ መድን ብዙ ሰው ይሳሳታል ጠጠር የሚወረወረው የእድቀን ጧት ከፈጀረ በኋላ ነው ሌት ማታውን የሚነሱዎች አሉ ሙዘሊፋ ሰው ሲቀመጥ ሰው አረፋ ሲሆን እነሱ ሙዘሊፋ ይመጣሉ ሙዘሊፋ ሲመጣ ሰው ደግሞ እነሱ ተነስተው ሚና ይሄዳሉ ለሊቱ ማለት ነው ማን ቀድም ነገር ይመስላል እንደና ሄደ ሩጫ ከዛ ሄደው ከመፈጀሩ በፊት ጠጠር ይወረውራሉ ሳይፈጅ ጠጠር መወረር አይበቃም ተብሏል ስለዚህ ጥንቃቄ ማድረግ አለብን እንደገና ደግሞ በሁለተኛውና በሶስተኛው ቀን ደግሞ ዘዋል ሳይሆን ፀሐይ ከመሐከ ሰማይ ወደ መግቢያው ዘንበል ሳትል አይወረወርም ሰው ግን ሱብ ይሰግዱ ጥርግ ሊወረውር በሺ የሚቆጠር ህዝብ ደግሞ የሚገርመው እንደው አንዳንድ ሰው ቢሳሳኮ ችግር የለውም ዋና መደበኛ አደረጉት እና አንዳንዶቹ አሁን ዛህማው እየበዛ ሲመጣ ያ ባይሆን ሰው ያልቃል ምን ይላሉ አንዳንዶቹም ይበቃል ማለት ጀምሯል አሁን ግን ሐዲሱ የሚለው የመጀመሪያው ቀን የኢድ ቀን ጧት ከፈጀረ በኋላ ይወርወር ነው ከፈጀረ በኋላ እስከ ነገ ፈጅ ድረስ መወርወር ይቻላል ወረፋ ካጣ የሁለተኛው ቀን የ11ኛው ዙልሂጃ 11 እና 12 13 ግን ከሰዓት ከሰዓት ነው የሚወረወረው የፈለገው ሰው ሲጎርፍ ብታው ተከታሽ እንዲያከሉ ጧፋችሁ ዳጋችሁ ትመለሳላችሁ ከዙህር በኋላ ሳጠብቃችሁ ዘህማው ሲቀል ጧፍ ማድረግ ነው እንጂ ቀብለ ዘዋል ጧፍ አይደረግም እና ኢብኑ አባስ ቀድሜ ተልካለሁኝ ህፃናቶች ሴቶች ደካሞች ቀድሞ መላክ አለባቸው ነው መልእክቱ ቀጥሉ وعن عائشة رضي الله تعالى عنها قالت استأذنت سودة رسول الله صلى الله عليه وسلم ليلة المزدلفة أن تدفع قبله وكانت ثبطة يعني ثقيلة فأذن لها متفق عليه فأذن لها وعن عائشة رضي الله عنها قالت استأذنت سودة رسول الله صلى الله عليه وسلم ليلة المزدلفة أن ترفع قبله وكانت ثابطة يعني ثقيلة فأذن لها አይሻ ስራቸውን አላህ ይደላቸውና የሚቀጥለውን ይላሉ ሰውዳ የተባለችው የነቢያችን ምናቸው ናት ሰውዳ ቢንቱ ዘምዓ እህታቸው ሚስት ሚስት ሚስት ሚስት እህት የሚል የለም طيب ባለቤታቸው ነች ከኸዲጃ ስትሞትባቸው ሰውዳን ያገቡት እና ሰውዳ አስፈቀደቻቸው ነብያችንን መቼ ለይለተል ሙዝደሊፈቲ ሙዝደሊፋ የሚታደርበት ሌሊት የዒዱ ለሊት ማለት ነው አንተርፋ ለመጓዝ ቀብለሁ ከነብያችን ቀድማ ቀብለሁ ቀብለ الرسول ማለት ነው እሳቸው ሳይነሱ እሷ ቀደም ብላ መህል ፈለገች ለምን ሰው ባልጋር ሄዳኝ ባሉን ጥሎ ሄዳል አይ እሳቸው ጋር እኩል መራመድ አልችልም ከሚል አንፃር ነው ለምን ወካነ ሰቢጦተን ትንሽ ወፈርፈር ያለች ነበረች እያለ ነው ሰውነቷ ከበድ ያለ ነበረች እና ቀልጠፍሎ መሄድ አትችልምና ቀድማ ወጣች ነው እድሜዋም ሀይቃ ገፋ ያለ ነው ያኒ ثقيلا ከበድ ያለች ነበረች ማለት ያው ሚዛኗ ማለት ነው እናም ችግሯ ስላወቁ ፈአዲነ ላ ፈቀዱላት ወፋፍር ሴቶች ወፋፍር ወንዶች አሉ ህፃናቶች አሉ ህመምተኛዎች አሉ አሮጌ ሽማግሌዎች አሉ እነዚህ ሁሉ ይፈቀድላቸዋል ማለት ቀርቦ ማለት متفقون عليه بخارينا مسلم الضعافة من النساء والصبيان والكبار العاجز والمرضى وكذلك من لا يستغنون عن رفقته من الاقوياء فلا بس من تقديمهم بعد منتصف ليله النهر الى منى ሌሊቱ ከተጋመሰ በኋላ ወደ ሚና ቢልኳቸው ችግር የለም ብቻውን መጓዝ የማይችል ሰው ሽማግሌም ሆነ ህፃንም ሆነ በሽተኛም ሆነ ለምን ዘህማ እንዳይፈጠር ሰው እንዳይረጋገጣቸው እንዳይገፈትራቸው ማለት ነው اجمعوا على جواز الدفع من مزدلفه بعد نصف الليل الا ابو حنيفه ابو حنيفه ግን ሙዝደሊፋ ማድር ዋጅብ ነው ሳይፈጅር ከሄደ ደም አለበት አሉ መህሩን ይሄድ ግን ደም አለበት መቀጫ ማታቸው ነው ጅምሁር ዑለማ ግን ያ የኢብኑ አባስ ሐዲስ ቅድም የቀራ ነው ቀደም ብሎ ከተባረሩትና ናህ ወደ ሚና እንዲነር ከተፈቀደላቸው አንደኛው ነው ይብለዋል ኢብኑ አባስ ይሄ በቂ ማስረጃ ነው ደም ደም አለበት አልተባሉም ማለት ነው እሺ ሙዘልፋ ማድር ዋጅብ ነው ትክክል ነው ነገር ግን አንድ ሰው አደረ ማለት 12ቱን ሁሉ ሰዓት መተኛ የለበትም እዛ አብዛኛው ለሊት ካሳለፈ ያው እዛው አድሯል የሚባለው ከሌላ አድረ መጣህ እንጂ ምን ይባላል ግማሽ እስካለፈ ማደር የሚለው ከግማሽ ላይ በኋላ ጀምሮ ይገኛል ነው ቀሩ وعن ابن عباس رضي الله تعالى عنهما قال قال لنا رسول الله صلى الله عليه وسلم لا ترمل جمرة حتى تطلع الشمس رواه خمسة إلا النساء وفيه طلع طيب وعن ابن عباس رضي الله عنهما أنه قال قال لنا رسول الله صلى الله عليه وسلم لا ترموا الجمرة حتى تطلع الشمس رواه الخمسة إلا النسائية وفيه انقطاع ابن عباس ናቸው ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለውናል አሉ ላ ተርሙ ማለት አትወሩሩ ማለት ነው አልጀምረተ ማለት ጠጠርን حتى تطلع الشمس ፀሐይ እስከሚፈጅር ነው ፀሐይ እስከምትወጣ ድረስ አትወሩ ብለዋል የሚል ሐዲስ ነበረ አምስቶች ዘግበው ከንሳይ ውጭ ያሉት ሐዲሱ ግን እንቅጦ አለበት ضعيف ነው ነው ابن حجر ግን ተደጋግፎ ሐዲሱ ወደ ሐሰን ይደርሳል ብለዋል ሼኹ አልባኒም እንደዛው እና ኢብኑ ሒባንም እንደዛው ሰነዱ ላይ ግን እንግዲህ መሐጀር እንግጧ ማለት ከከከ ነገር ከከከ ይዘው አወራይ ሲል መሐከል ላይ ቆርጦታል ነው የሚለው እሺ አላየሃል ከመፈጅ ፀሐይ ከመውጣት በፊት ጠጠር አጥሩ የሚለው ነገር የሚያሳየው በዚህ መልኩ ሳይሆን ከፈጀረ በኋላ ይቻላል ፀሐይ አንጠብቅም እሺ የሚቀጥለው ተመሳሳይ መስክሩት وعن ابن عباس رضي الله تعالى عنه رضي الله تعالى عنه عفوا وعن عائشة رضي الله تعالى عنها قال قال النبي عليه وسلم بأم سلمة ليلة النحر فرمت الجمرة قبل الفجر ثم مضت فأفاضت رواه أبو داود وإسناده على شرط مسلم وعن عائشة رضي الله عنها أنها قال أرسل النبي صلى الله عليه وسلم سلامة ليلة النحر فرمت الجمرة قبل الفجر ثم مضت فأفاضت رواه أبو داود وإسناده على شرط مسلم አይሻ ናቸው ምንድነው የሚሉት ነብዩ ሰለላሁ ዐለይሂ ወሰለም ላኩ ማንን ቢኡም ሰለማ ማለት የኡም ሰለማ ምናቸው ናት ሚስታቸው የወንድማቸው ሚስትም ነበረች ድሮ አቡ ሰላማ ወንድማቸው ነው የረዷ ኡሙ ሰለማን አገቧት ማለት ነው እና ነብያችን ኡሙ ሰለማን የሚታረድበት ለሊት ያው ሙዘይፋ የሚታደርበት ሌሊት ማለት ነው ልከዋታል ወደ ሚና ሚና መጣችና ጠጠር ወሩራለች ፈረመት ማለት ወሩራለች አልጀምረህ ጠጠርን ቀብለ الفجر ከመፈጀሩ ቀደም ብለው ቀደም ብላ ثم مضت ከዛም ቀጠለች ጠጠር ከወረወሩ በኋላ ወደ የሚከር ወደ መካ فافاضت ማለት ጎረፈች መጉረፍ ማለት ከሙዝደሊፋ ወደ ሚና መሄድ ኢፋዳ ይባላል ጧፈ ኢፋዳ ጧፈ ዚያራ ምንለው በሚና ብሎ ከሚና ጠጠር ወርቦ ከዛ ቀጥ ብሎ ወደ ሐረም ተሄዶ ጧፍ ይደረጋል የሐጅ ዋናው ማን ጧፈ ዚያራ ስሙ ብዙ ነው ጧፈ ዚያራ ይባላል ጧፈ ኢፋዳ ያው አንዱ ጧፈ ሩክን ይባላል የሐጅ ዋናው ማለት ነው ከአረፋ ከተመለስን የምናደርገው ጧፍ ጧፈ ዚያራ ጧፈ ኢፋዳ ይባላል እሺ ከፈጅር በፊት ወረወረች የሚለው ነው እንግዲህ ثم مضت ከዛም ቀጣይ ተጓዘች فافاضت ጧፈ ኢፋዳን ሰራች እያለ ነው አቡ ዳውድ ዘግቧል ሰነዱ على شرط مسلم ነው افاض الناس من عرفات الى جمع اي دفعوا وكل دفعه افاضه والمراد هنا ان ام سلمة لما رمت جمرة العقبة افاضت الى مكة فطاف طواف الافاضه وهو احد اركان الحج ከሐጅ ግዴታዎች አንዱ ጧፈል ሩክም የሚባለው ጧፈል ኢፋዳ የሚባለው ነውና እሱንም በዛው ቀጥላ ሄዳ አደረገች ነው የሚለው ቀብለ ፈጅር የሚለው እኮ ነገር ትንሽ ከብዳል አያሃል حديث ابن عباس يدل على ان وقت رمي جمع العقبه يوم النهر لا يدخل الا بعد طلوع الشمس ابن عباس حديث የሚያሳየው ፀሐይ ሳይወጣ አይወረወረም ነው የአይሻ ሐዲስ ደግሞ ከመፈጀሩ በፊት ቢወረወርም ይቻላል ነው የሚያሳየው ሁለቱም ሐዲሶች ደካሞችን ወንድም ይሁን ሴት ይሁኑ ማስቀደም እንዳለብን በግልጽ ያሳያል የአይሻ ሐዲስ እንደገና ጠጠር የሚወረወረው ፈጅር ከፈጀረ በኋላ የየውመ ነህር ነው አሉ ሐነፊያ ማን ሻፊያና ሐናቢላዎች ሁለተኛው ግማሽ ሲገባ ምናሉ ለሊት ማለት ሲመጥኑትና ሲገልጹት ቢድኹል ንስ الثاني من ليله النهر يوم النهر ግማሹ ሁለተኛው ግማሽ ሲጋመስ ማለት ያው ለራት ቢከፈል አንድ አራተኛው ሲቀር ማለት ነው حديث عائشه اصح من حديث ابن عباس ሁለት ሐዲስ አሁን ተጋጭቷል ነው አያህ ዝሮ ሁለት ሐዲስ እንደመጋጨ ሲል ማስማማት መቻል አለብን ምን ብለን የብኑ አባስ ሐዲስ አለ ነድብ ነው ለምን የሚያመለክተው የአይሻ ሐዲስ ለመፈቀድ ነው የሚያመለክተው ይባላል ምንም ቢሆን مع انه من الرحمه واليسر على العمل بحديث عائشه بعائشه حديث መስራት ማግራት ከመሆኑ ጋር በተለይ በአሁን በእኛ ሰዓት የአይሻ ሐዲስ ፈረመት ጀምረተ ቀብረ ፈጅር የሚለው ከፈጅር በፊት ሞሮ ከበቃልን ቀጠር ሞሮው ሰዓቱ ረዘመ ማለት ነው በረዘመ ቁጥር ዘህማይ ይጠፋል መከላከል ይቻላል ነው ይላል ሰውየው እሺ وعن عروة ابن مدرس رضي الله تعالى عنه قال قال رسول الله صلى الله عليه وسلم من شهد صلاتنا هذه يعني بالمزدلفة فوقف معنا حتى ندفع وقد وقف بعرفة قبل ذلك ليلا أو نهارا فقد تم حجه وقضى تفثه رواه الخمسة وصححه الترمذي وابن خزيمة وعن عروة بن مدرس, مدرس رضي الله عنه أنه قال قال رسول الله صلى الله عليه وسلم من شهد صلاتنا هذه مغربنا عائشة مزيفة يمسجدوا ይችን ሶላታቸው የተሳተፈ ሰው አሉ فوقف معنا ከኛ ጋር የቆመ حتى ندفع እስከምንጓዝ ድረስ ወደ ሚና وقد وقف بعرفه ከዚህ በፊት ቁሞ መጥቷል ከአረፋ ላይ ቁሞ አረፋ ላይ መቆምን አስገኝቷል ሰውየው በሌሊትም ይሁን በቀን አረፋ ላይ መቆምን አስገኝቷል ፈቀተመ ሐጁሁ ሐጁ የተሳካ የተሟላ ነው ወቀዷ ተፈሰሁ ማለት ጉስቁልናውን ያስወግድ ማለት ነው ሐጅ ያድጋል ጸጉሩ ይንጸባረራል ሐጃዎች አሉ እነዛ ነገሮች ሁሉ ያጥፋ ማለት ነው رواه الخمسه አምስት ዘግበውታል ወሷህ ትርሚዚ ትርሚዚ ሳይብረውታል ወብኑ ኹዘይማ ibn ኹዘይማ እንደዚሁ ይሄ የሚያሳየው ምንድነው አረፋ ላይ የተወሰነ ሰዓት ሌትም ሆነ ቀን የማንኛውም ሌሊት ከቀኑ ይቀድማል የአረፋ ቀን ግን ይዘገያል ተብሏል ሌቱ ይቀድማል ቀኑ ይቀጥላል ማለት ነው ማን ነው ቀኑ ይቀድማል ሌቱ ይቀጥላል ያረፋው ከዛው ውጭ ግን ሌቱ ይቀድማል ከዛ ቀኑ መመጣው ይሄ ወቀ ወቀፈ ነው እንዳይከብዳችሁ በደንብ ይዩት ማን ሸሂደ ሶላተና ሶላታችን የተሳተፈ ሶላቱ መግሪብና ኢሻ ደምቀታ ፈጅር ነው ሙዚማታ መግሪብና ኢሻ እዛ ጀማን ሰግዳለን እናድርና ደግሞ ፈጅር ማለት ነው ፈጅር ላይ ሶላታችን ላይ የተገኘ ሰው ሙዚልፋ ላይ ከዛ ፈወቀፈ ማዓና ከኛ ጋር የቆመ የቆመ ዘው ሙዘሊፋ hatta ነስፋ እስከምንጓዝ ድረስ ወደ ሚና ወቀድ ወቀፈ በእርግጥ ቁሟል ቢዓረፈተ አረፋ ላይ ቢዓረፈትና ይባላል ቢዓረፈተ አረፋ ላይ ቁሟል ቀብለ ذلك ካሁን ከፈጅር ሶላት በፊት ማለት ነው ለይለን በሌሊት አው ነሃረ ወይም በቀኝቶ በቀን የተወሰነ ሰዓት አረፋ ላይ ደርሷል فقد تم حج حج የተሟላ ነው ምንም እንከን የለውም ወቀዷ ተፈሰው ጥሎሹን ማን ነው ጉስቁልናውን ይፈጽም ያደገውን ጸጉሩ ማምነ ያስተካከል ማለት ነው ራው 5 ወሰሐው ተርሚዚ ወibn خزيمه Anda harus kuruna bablanakum. وعن عمر رضي الله تعالى عنه قال إن المشركين كانوا لا يفيضون حتى تطلع الشمس ويقولون أشرق ثبير وإن النبي صلى الله عليه وسلم خالفهم فأفاض قبل أن تطلع الشمس رواه البخاري እህታችን በጣም ድምጽ ሽርቋል ለማንኛውም وعن عمر رضي الله عنه قال ان المشركين كانوا لا يفيدون حتى تطلع الشمس ويقولون اشرق ثبير وان النبي صلى الله عليه وسلم خالفهم فافاض قبل ان تطلع الشمس رواه البخاري ከዑመር ተዘገበ ምናሉ ዑመር ሙሽሪኮች በተፈጥሯቸው መካ ላይ ያሉ ሙሽሪኮች ሐጅን እንሰራለን ይላሉ መቼም አበሽርኩ ላይ ያሉ ግን ይስሩ እንጂ ካኑ ላይፊዱን ወደ ሚና አይጎርፉም ነበር ላይፊዱን አይጎርፉም አይጓዙም ነበር ሐታ ተጡል አሸምሱ ፀሐይ እስከምትወጣ ድረስ። ወይቁሉን ይሉ ነበር እንደውም أشرق ثبير ሰቢር የሚባል ተራራ አለ ፀሐይ ሲወጣ መቼም እሱ ላይ ነው አስቀድሞ ሩጦ ፀሐይ እና አሽርቅ ሰቢሩ አሽርቅ ሰቢሩ ይሉ ነበረ ያው ንጋ ፀሐው አንተ ላይ ይወጣ ከዛ በኋላ እንሄዳለን ማለት ነው ነብዩ አለይሂ ሰላቱ ወሰለም ግን ነቀፋቸው صلى الله عليه وسلم الله መልእክተኛ خالفهم ነቀፋቸው ቁረይሾችን ምን አደረጉ ፈአፋዶ ተጓዙ ከሙዝደሊፋ ወደ ሚና የኢድቀን ቀብለ አን ተጥዋ الشمس ፀሐይ ከመውጣቷ በፊት ነው የወጡት ከሙዝደሊፋ ወደ አረፋ ማን ነው ከሙዝደሊፋ ወደ ሚና ሲመለሱ ማለት ነው ሲሄዱ አይደለም ሲከድ ፀሐይ ሳትወጣ የሚከደው ቁረሾች ግን ፀሐው እዛ ተራራው ላይ እንዲወጣ ሳይብር ላይ ከዛ በኋላ በሚንቀሳቀሱ ይያለ ነው እና ነብዩ አለይሂ ሰላቱ ወሰለም ነቀፋቸውና ፀሐይ ሳትወጣ ወጡ ነው ማድረግም ያለብን ይሄንን ነው እኛም የጃሂልያን ባህሪ መንቀፍ ነው እንጂ አይደገፍም ምንጊዜም ነብዩ አለይሂ ሰላቱ ወሰለም ሙሽሪኮችን አይደለም እንደው ማህለ ክታቦችን ቢሆኑም ከነሱ መለየት ይፈልጋሉ خلاف مخلف ማለት ነው طيب አሽርቅ ሰቢሩ ማለት አንተ ተራራው ሆይ ብርሃኑ አንተ ላይ ይውጣ እንጂ ይታየን እንጂ ማለት ነው فافاض ማለት ያው فدفع ፈጥነው ሄዱ ማለት ነው እሺ ያው እንግዲህ ኢንሻአላሁ ተዓላ ሰዓታችን አልቋል የዛሬው ደርሳችን ላይ ይቆማል አንዳንድ ጥያቄዎች ካሉ ጥያቄዎች ምን አሳግር ይሻላል